الرحيم <clears throat> الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على سيد الأولين والآخرين وعلى آله وصحبه ومن تبعهم بإحسان إلى يوم الدين السلام عليكم ورحمة الله وبركاته الرحمن الرحيم باء حالف قران حالف صفة اللباس الشرعي للمسلمة لአንዲት ሙስሊም ሴት የልብሷ ሁኔታ ምን መምሰል እንዳለበት ተመልክተናል። አሁን ደግሞ አልሂጃብ ሂጃብን እናያለን። የልብሱን ባህሪ ነበር የተመለከትነው። አልሂጃብ ሂጃብን እንይ። አልሂጃብ ሂጃብ ማለት ማዕናሁ ትርጉሙ አንተስቱረ አልመርአቱ በደነሃ አንድ ሴት ልጅ ሰውነቷን ልትሰትር ነው። ሂጃብ ማለት ሂጃብ ማለት ሱትራ ሂጃብ ማለት መሸፈን ማለት ነው። በቃ አልሂጃቡ ማዕና አንተስቱር አልመርአ አንድ ሴት ልጅ ልትሰተር ነው ልትሰትር ነው በደናሃ ሰውነቷን አን ሪጃል ከወንዶች ልትደብቀው ነው። አለዚነ እነዚህ ወንዶች ለይሱ ያልሆኑ من محارمها ቅርብ ዘመዶቿ ያልሆኑ እነሱን ልትደብቅ ማለት ነው ሰውነቷን። ሂጃብ ማለት ይሄ ነው። حجاب المرأة ከተባለ የሴት ልጅ ሂጃብ ሂጃብ ማለት ምንድነው ከተባለ ሂጃብ ማዕናሁ አን ተስቱረ አልመርአቱ አንድ ሴት ልጅ ሰውነቷን ልትደብቅ ነው። ከነማን ልትሰትር ነው? عن الرجال ከወንዶች ከምን አይነት ወንዶች? الذين ليسوا من محارمها ቅርብ ዘመዶቿ ያልሆኑ كما قال تعالى አላህ በቁርአን እንደነገረን ምን ይላል አላህ ወላ ዩብዲነ ግልጽ አያድርጉ ዚነተሁነ ጌጣቸውን ግልጽ አያድርጉ ኢላ ማ ظهረ ሚንሃ ይፋ የሆነውና ግልጽ የሆነው ሲቀር እዚህ ቦታ ላይ ነው ዑለማዎች ኢላ ማ ظهر منها الا الوجه والكف والخاتم والقرط ብለው ፈስረውታል። ከማ ፈሰረው ኢብኑ አባስ እንጂ ላይ ኢብኑ ሙጥዒም እንደተሰማ ማለት ነው። ኢብኑ አባስ በአንድ ቀውላቸው እንዲህ ብለው ፈስረውታል። ወላ ይብዲነ ግልጽ አያድርጉ እቺ ነው ኒቃባ ተጅ ነው የሚለውን ነገር ሊያመጡ የሞከሩት ወላኪን ልغ ኢንሻአላህ እናለን ወላ ይብዲነ ግልጽ አያድርጉ ሴት ልጆች ዚነተሁነ ጌጣቸውን ግልጽ አያድርጉ እዚህ ቦታ ላይ ያለው ዚነት ምንድን ነው? ዚነተሁነ ጌጣቸውን አሳዩ ማለት ጌጥ ማለት ምን ማለት ነው? ፊታቸውንና እጃቸውን ጌጣቸውን አያሳዩ ኢላማ ባህረ ሚንሃ ይፋ የሆነባቸው ሲቀር ግልጽ የሆነው ሲቀር አቋማቸው ኢላማ ባህረ ሚንሃ ምን ብሎ ተፈስሯል? ከመፈሰሩ ኢብኑ አባስ የቀውሊን ማለት ነው። ኢላማ ባህረ ሚንሃ ይፋ የሆነው ሲቀር ኢለል ወጅሃ ወልከፈይን ብሎ ፈስረውታል። መዳፍና ፊት ሲቀር ማለት ነው። ኢላ ማ ظهر منها ይላሉ። ግልጽ የሆነ ገብታችኋል አይደል? ኒቃብ አይወጅብም የሚሉ ሰዎች ኢላ ማ ظهر منها ግልጽ የሆነው ሲቀር ሌላውን ትደብ ግልጽ የሆነው ሲቀር ማለት ምን ማለት ነው? አይል ወጅ ወልከፈይን ፊትና ሁለት መዳፍ ብለዋል። አአ ኢላ ማ ظهر منها ማለት ፊትና መዳፍ ወይንም ጉትቻ ምናምን ሳይሆን ኢላ ማ ظهر ማለት ከላይ ከለበሰችው ልብሷ ላይ ቢያምርባት ማለት ነው ግልጽ ሆኖ ሲቀር እንጂ ፊትና እጇ ግልጽ አይደለም የሚሆንባት ግልጽ ታደርገዋለች እንጂ አረብያው እንዴት ነበር መሆን ያለበት ኢላ ማ ሚንሃ ነበር ከራሷ ግልጽ ያደረገችው ሲቀር ቢሆን ኖሮ አረብያው ፊቷን እሷ ናት ግልጽ የምታደርገው እጇ ሲቀር አለባበሷ እሷ ናት የምታወጣው እሷ አይወጣባትም ያለባበስ ውበት ግን እሱ ነው የሚወጣባት እሱ አይደለም። አልገባችሁም? ኢላማ ظهረ ሳይሆን ኢንትራንሲቲቭ ቨርብ ሳይሆን መሆን ያለበት ትራንሲቲቭ ቨርብ ነው መሆን ያለበት። አልገባችሁም? ወላ ዩብዲነ ሴቶች ግልጽ አያድርጉ ዚነተሁነ ጌጣቸውን ግልጽ አያድርጉ ኢላ ማ ምንሃ منها ግልጽ የሆነው ሲቀር ግልጽ የሆነው ሲቀር ምንና ምን ብለው ፈሰሩ? ምንና ምን ብለው ፈሰሩ? እጅና ፊት ሲቀር አሉ። አይደለም በፍጹም ለምን ሐዲሱ ላይ ኒቃብ እንዳለ ተነግሮናል። ዑለማዎች ኒቃብ እንዳለ ነግሮናል። ኢላማ ባህረ ሚንሃ ማለት ከላይ ግልጽ የሚሆን የሚያምርባት ሲቀር ማለት ነው። ግልጽ የሆነው ሲቀር ስታያት በጣም ያምርባታል ሂጃቡ አቋሟ አቋሟ በጣም ይመቻል። በርቀት ስታያት በሂጃቧ ላይ ያ እሱ ሲቀር እሱንማ አትጠየቅም። እሱማ አትጠየቅም። ላ ዩከልፉ الله نفسا الا وسعها ፊትና وجه ቢሆን ፊትና እንትን ፊትና እጅ ቢሆን ኖሮ ግልጽ የሆነባት አይደለም የሚባለው ግልጽ ያደረገችው ነው የሚባለው ለምን ቢፊዕል ፋዕል የሚገኝ ነው በአድራጊ ድርጊት የሚከሰት ነው ይሄንኛው ግን በሱ አይደለም ምን ታድርገው ከቁጥጥር ውጭ ነው አንተ አቋምህ አማረ ማለት ያንተ አይደለም በቃ ይሄ ያንተ ፍቃድ በአንተ የምታደርገው ነገር አይደለም እሷ ላይ ሂጃቡ አማረባት ኒቃቡ አማረባት ማለት አትጠየቅም አንድ ሰው በኒቃቧ ቢወሰወስና አቋሟ ቢመቸው ደስ ስላለች አቋሟ እንዴት ያምራል ቢል አትጠየቅም እሷ ለምን እሱ ነው ገደል በሰር የሚጠበቅበት እላ ማ ظهر منها ማለት ምን ማለት ነው ግልጽ የሆነው ይፋ የሆነው ሲቀር ከምኗ ከሰውነት አቋሟ ማለት ነው እላ ማ አظهرت منها ቢሆን ኖሮ ግልጽ ያደረገችው ሲቀር ፊትና ወጅ ነበር በራሷ ፍቃድ ግልጽ ስለምታደርገው ሁለተኛ ዚነት ሁለት ጊዜ ነው የተነገረው ወላ ይብዲነ ግልጽ ያድርጉ ዚነተሁነ ጌጣቸውን ኢላማ ዛህረ ሚንሃ ከሰውነታቸው ከአቋማቸው ግልጽ ሆኖ ሲቀር ወለብሪብነ ይልቀቁ የኹሙሪህነ ጉፍታዎቻቸውን ይልቀቁ። ጉፍታ ማለት ሻርፕ ማለት ነው። ሻርቦቻቸውን ይልቀቁ። አላጅዩቢህነ በአንገታቸው ላይ በደረታቸው ላይ ይልቀቁት። ከየት ነው የሚለቁት? ከላይ ከላይ ከተለቀቀ ደግሞ መላ ሰውነትን ፊትን ጭምር ደረትን ሁሉም ያለብሰን ወላ ዩብዲነ ግልጽ አድርጉ ዚነተሁን ጌጣቸውን አያሳዩ ለማ ባህረ ምንሃ ይፋ የሆነው ሲቀር ግልጽ የሆነው ሲቀር ወለድሪብነ ግልጽ የሆነባቸው ሲቀር ማለት ነው። ወለድሪብነ ይልቀቁ ማለት ነው። ወለድሪብነ ይምቱ አይደለም። ወለድሪብነ ይልቀቁ ቢኹሙሪሂነ ጉፍታዎቻቸውን ማጣፊያዎቻቸውን ይልቀቁ። አላጂቢሂነ በምናቸው ላይ እ በአንገታቸውና በደረታቸው ላይ ይልቀቁት። ከላይ ከራሳቸው ማለት ነው ይልቀቁት። አላጀይብህነ በአንገቶቻቸው ላይ ይልቀቁት፣ እንደ በደረታቸው ላይ ወላዩ ቢዲነ ግልጽ አድርጉ ዚነተሁነ ጌጦቻቸው ሁለት ጊዜ ነው ዚነት የተነገረው። ወላዩ ቢዲነ ዚነተሁነ የመጀመሪያው وجه ና እጅ ማለት ነው። ወላዩ ቢዲነ ዚነተሁነ የሁለተኛው ደግሞ ትክክለኛ normal አምባርና ጉትቻ ምን የመሳሰሉት ነው? ሁለት ጊዜ ዚነት ነው የተነገረው እዚህ ቦታ ላይ። ስለዚህ ወላ ይብዲነ ዚነተሁነ ጌጣቸውን አያሳዩ ምን ቀለበታቸውን ቁርጥ እንትን የአንገት ጉትቻቸውን ሀብላቸውን አያሳዩ ቢሆን ኖሮ የመጀመሪያው ወላ ይብዲነ ዚነተሁነ ያለው ሁለተኛው ዚነተሁነ ምን ሊሆን ነው እና ያደረጉት ዑለማዎች ወላ ይብዲነ ዚነተሁነ ፊት ነው የጌጥ ሁሉ ትልቁ ጌጥ ምንድን ነው ምንድነው የጌጥ ሁሉ ተቀዳሚ እ ሀብሏ ትጠየቃለች አንድ ሴት አትጠየቅም ሀብል አላቸው አይደል የምትለው አንድ ሴት ለትዳር ስትጠየቅ መጀመሪያ ተወርሮ የሚታየው ምኗ ነው ሴት ነው ምን ለአጀብ ኒቃባ ይወጅብም የሚሉ ሰዎች ሴት ልጅ ተረገዟን ትደብቅ ብለዋል ብለዋል ከተረገዝና ከእግርና ከፊት ማንኛውንም የሚወሰው ሰው እግር ነው የምትጠይቀው ስትጠይቅ ሰው ከሌት አምራል እግሩ ያምራሉ አይባልም። ማን ያምራሉ የሚባለው ፊት ነው። ከፊት በላይ ምንም ወስዋስ የለም። ወላ ዩብዲነ ግልጽ ያድርጉ ዚነተሁነ ፊታቸውን እጃቸውን ግልጽ እንዳያደርጉ ኢላማ ባህረ ሚንሃ ይፋ የሆነባቸው ሲቀር የአቋማቸው ማማር ወለድሪብነ ይልቀቁ ቢኹሙሪሂነ ጉፍታቸውንና ሻርባቸውን ኒቃባቸውን ይልቀቁት። አላጅቢህነ ባንገታቸው ላይ ይልቀቁት። ከራሳቸው ላይ ወደ ታች ይልቀቁት። እዚህ ላይ ይተኛ ማለት ነው ወላ ይብዲነ ግልጽ እንዳያደርጉ አሁን ዚነተሁነ ጌጣጌጣቸው። ይህንኛው ጌጥ ምንድን ነው? ምንድን ነው ይህንኛው ጌጥ? ይሄ normal ዋናው ቀለበት፣ ጉትቻ፣ ሀብል፣ አምባር፣ አልቦ የምንላቸው ማለት ነው። እነዚህን ጌጦች ግልጽ እንዳያደርጉ ላይ ወላይ ዚነ ዚነተሁነ ምንድን ነው እየሰማችሁ አይደለም እንዴ? ولا يبدين زينتهن في الأول وفي الثاني ምን ማለት ነው? في الأول መጀመሪያ ላይ ያለው ولا يبدين زينتهن ፊትና እጃቸውን ግልጽ እንዳያደርጉ إلا ما ظهر منها ምን ማለት ነው? ግልጽ የሆነው ማለት ምን ማለት ነው? ቅርጽ አቋም ምናምን እሺ إلا ما ظهر منها ፊትና እጅ ብንለው አይሆንም እንዴ? إلا ما ظهر منها ግልጽ የሆነው ሲቀር ፊትና እጇ ብለው ቢፈሰር በቀውል አን ኢብኑ አባስ ምን ነበር መሆን የነበረበት? ኢላ ማባሃረ ሳይሆን በ intransitive verb ሳይሆን በ transitive ነው የሚሆነው ተራማጅ verb ኢላ ማአዝሃረት ግልጽ ያደረገች ቢፊዕል ፋይል መሆን ነበረበት ነው ልበባቸው ተውት በቃ ታርገባቸው ወላ ይብዲነ ግልጽ ያድርጉ زينتهن ጌጣጌጦቻቸውን ጉትቻቸውን አልቦ አምባ ኢላ ሊቡዑለትህነ ለባሎቻቸው እንጂ ግልጽ አያድርጉ أو آبائهن ለአባቶቻቸው እንጂ ግልጽ አያድርጉ አው አባኢ ቡዑለትህነ ለባሎቻቸው አባቶች እንጂ ግልጽ አያድርጉ بعل ማለት ምን ማለት ነው زوج ማለት ነው ባል ማለት ነው بعول ማለት ደግሞ የበዕል ፕሉራል ነው بعول ለባሎቻቸው እንጂ ማለት የሴቶቹ የባሎች ቁጥር ተቆጥሮ ነው እያንዳንዱ ሴት የራሱ ባል አለው ተብሎ ተቆጥሮ ነው plural የሆነ እንጂ ለአንድ ሴት ብዙ ባል አለ ማለት አይደለም ዲነ ግልጽ እንዳያደርጉ ዲነተሁነ ጌጦቻቸውን ግልጽ እንዳያደርጉ እና ሊቡዑለትህነ ለትዳር ጓደኞቻቸው እንጂ አው አባኢህነ ወይ ለአባቶቻቸው እንጂ ለራሳቸው አባት አው አባኢ ወይ ለአባት እንጂ ቡዑለትህነ ለባሎቻቸው አባት እንጂ የባሏ አባት ለአንድ ልጅ አባቷ ነው። ስለዚህ ጌጣጌጧን ታሳየዋለች፣ ችግር የለም ማለት ነው። ያ ያያታል፣ አጅነብይ አይደለም። አልገባችሁም? አው አብናኢህነ ለራሳቸው ወንድ ልጆች እንጂ አው አብናኢ ቡዑለቲህነ ወይ ለባሎቻቸው ልጆች እንጂ ከሌላ ለተወለደ ማለት ነው። የባሏ ልጅ ከሌላ ወልዶ የመጣ ካለ የባሏ ልጅ ምኗ ነው? እንደ ልጇ ነው። አጅነቢይ አይሆንም ማለት ነው። ከሌላ ተወልዶ የመጣው የራሷ ልጅማ ከሆነ أو أبنائهن ብለነዋል። أو أبنائهن የራሳቸውን ልጆች ይቀር إلا ልሱ እስከዚህ ድረስ ትመጣለህ። exceptional exceptional ማውጫዋ إلا لبعولتهن ለባሎቻቸው እንጂ أو آبائهن ወይ ለአባቶቻቸው እንጂ أو آباء بعولتهن ወይ ለባሎች አባቶቻቸው እንጂ أو أبنائهن ወይ ለወንድ ልጆቻቸው እንጂ አው አብናኢ ቡዑለቲህነ ወይ ለባሎቻቸው ልጆች እንጂ ከሌላ ለተወለዱት አው ኢኽዋኒህነ ወይ ለወንድሞቻቸው እንጂ አው በኒ ኢኽዋኒህነ ወይ ለወንድሞቻቸው ወንድ ልጆች እንጂ አው በኒ አኸዋቲህነ ወይ ለእህቶቻቸው ወንድ ልጆች እንጂ ከዚህ ውጭ ላለ ግልጽ እንዳያደርጉ አው ኒሳኢህነ አው ማ መለከት አይማንህን አለ አይደል ይሄም አው التابعين غير اولي الاربه አው ኒሳኢህነ አይ ኒሳኢል ሙስሊሚን ብለው ፈስሮታል ለሴቶች ሲቀር ለሴቶች ማሳየት ትችላለህ ሙስሊሚን አይ ኒሳኢህነ ህነ ብሎ ያመጣው ضمير أي نساء المسلمين ለሙስሊም ሴቶች ማለት ነው ለካፊር ሴት መገላለጥ አይፈቀድም ከካፊር ሴት መገላለጥ ራሱ አይፈቀድም። ለምን? አሸር ናቸው፣ ያስማማሉ። ያን አይተው ሰውነቷን ካዩ በኋላ ለሌላ ያስማማታል። ሌላ ውስጥ እንድትገባ ያደርጋሉ። እነሱ ናቸው ተላላፊ። አስማት ራሱ ወንዶች ካፊሮች ሲጠቀሙ የሚጠቀሙባቸው በካፊር ሴቶች ላይ ራሱ ወንዱ አይደለም የሚያደርግባት ብዙ ጊዜ አቤት ብቻቸው አባ ይሄን አባቶቻቸው አባ ይቦለት ይሄን ለባሎቻቸው አባቶች አብና ይሄን ለልጆቻቸው ሲቀር አዋብና አብናኢ ቡዑለቲህነ ለባሎቻቸው ልጆች ከሌላ ለተወለዱ ሲቀር አው እኽዋኒህነ ለወንድሞቻቸው ሲቀር አው በኒ እኽዋኒህነ ወይ ለወንድሞቻቸው ወንድ ልጆች ነው የምትሉ ሴት ነገር አው በኒ አኸዋቲህነ ወይ ለእህቶቻቸው ወንድ ልጆች ማሳየት ይችላሉ። ለባሏ ለባሏ ወንድም አትገላለጥም፣ ለእህቷ ባልም አትገላለጥም። አጅነቢይ ናቸው ማለት ነው። ቁርአን ውስጥ እነዚህ ወደ 11 ምናምን አካባቢ ጠቅሷል። ከዛ ውጭ ያለ ሙሉን አጅነብይ ነው። ሙሉን አጅነብይ ነው። ኒቃቧን መልበስ አለባት ማለት ነው። ሲመጣ ወደ ጓዳ ሌላ ሰው የባሏ ወንድም ሲመጣ ወደ ጓዳ ነው መግባት ያለባት። የእህቷ ባል ሲመጣ ቅርብ ነው የእህቴ ባል ማለት የለም። የአጎቷ ልጅ ሲመጣ ወደ ጓዳ ከኒቃብ ስሩ ነው። የአክስት ልጅ ሲመጣ መሐመድ እኮ ነው፣ ሰዒድ እኮ ነው፣ አብረን ያደግነው አይባልም። ሸሪዓ ሸሪዓ ነው። አሸሪዓ ሸሪዓ እነላህ ተዓላ ነሃ አላህ እንድናስደስት ነው የሚሻለው። ከሰው ልጅ ደስታ ያኮርሱኛል፣ ይዘጉኛል፣ ካልጨበጥናቸው እውነ የሚሉት አይደል? ያጎት ልጅ ማለት እኮ እንደ አባት ልጅ ማለት ነው። ያክስት ልጅ ማለትም እንደ እናት ልጅ ነው። በጣም ቅርብ ናቸው ነው አይደል? በእኛ በባህላችን ሸሪዓ ግን ከልክሏል። ጋብቻም ስለፈቀደ አጅነብይ ነው ማለት ነው። ስለዚህ እነሱ ይቀየማሉ ብለን መሐረማት መሰብሰብ ማከማቸት የለብንም። አላህን እናስደስተው፣ እነሱም ይረዱናል። እነሱን እሺ ብለን ግን እነሱን እናስደስታን አላህ ይቆጣብናል ከአርሽ በላይ እዚህ ደግሞ የእነሱን ልብ ይቀይርብናል። ሁሉ ዝብርቅርቅ የወጣ ህይወት ነው የምንኖረው። በውሳኔያችን ላይ ጀግና መሆን አላህን ማስደሰት አው በኒ ኢኽዋኒሂነ አው በኒ አኸዋቲሂነ ወቃለ ተዓላ አይ አንዳንድ የተወሰነ እንትን ነገር አለ እዚህ ላይ በጣም የማንጠነቀቅበት ሁኔታ ስላለ ነው። በተለይ በአረቡ ዓለም አይደለም፣ በእኛ ዓለም ላይ እኛ አካባቢ ላይ የእህትና የወንድም ልጅ ወይም የወንድማማች ልጆች ሴትና ወንድ አንድ ላይ ሊተኙ ይችላሉ። ላይፈላለጉ እኮ ራሱ ይችላሉ። ባህሉ በጣም ጠምቆ ስለያዛቸው ምንም እንደ እህቱ ሊያት ይችላል። አዎ ይችላል፣ ግን ያን ስለቻለ አይደለም። ሸሪአው ግን ከልክሏል። ለምን እንደፈለገ እኔ እህቴ ናት የእህቴ አብራኛ አደገች እህቴ ሊል ይችላል። ያክስቴ ልጅ እኮ ናት፣ ያክስቴ ልጅ ያጎቴ ልጅ እኮ ነው ልትል ትችላለች። ግን አይደለም፣ ሸሪዓው ግን አልፈቀደም። ጡት መጥላትም እሱ ክልክል ያደርጋል። يحرم الرضاع ما يحرمه المحرم ዝምድና ክልክል የሚያደርገውን ቅድም ክልክል ያደርጋል። ያንተን እናት ጠብታ ከሆነ እሱ እህትህ ናት፣ ልታገባትም አትችልም፣ አጅነብይም አትሆንም፣ ኒቃብም አትለብስ ይችላል። ተግባባ ወቃለ ተዓላ አላህ እንዲህ ይላል፣ ወኢዛ ሰአልቱሙሁነ ስትጠይቋቸው የነብዩ ሚስቶች መታዓን እቃ ስትጠይቋቸው እቃ ስጡኝ ብላችሁና አይሳን ስትጠይቁ ፈሰአሉሁነ ጠይቋቸው፣ ሚወራኢ ሒጃብ ከመጋረጃ ጀርባ ሆናችሁ ጠይቋቸው። ማንም ፊታቸውን እንዳያይ፣ ማንም ማንነቷን እንዳያይ ወራኢ ሂጃብ ከመጋረጃ ጀርባ ሆናችሁ ጠይቁ። ከመጋረጃ ጀርባ ይሄ ማለት ነው። ከመጋረጃ ጀርባ ሚወራኢ ሒጃብን ማለት ሚወራኢ ንቃብን ሆኖም ይቻላል። ያው ነው የሚሉት። ኒቃብ ከለበሰች እቃ ልታቀበለ ብትመጣ ችግር የለም። ኒቃቧን አስቀምጣ ፊቷን እያሳየች ግን መምጣት የለባትም። ለምን? አንተ አታጎነብስም። አንተም ዕቃ ስትጠይቅ ፊቷን ታያለህ፣ እሷም አንተም ስታያለች። በቃ የሆነ ነገር ይገባል መካከል ላይ ሸይጣን አየህ ምን እንደምትመስል ይልሃል ሸይጣን ጥሩ አይደለም። ወይዛ ሰአልቱሙሁነ ስትጠይቋቸው መታዕን እቃ መጠየቅ ከፈለጋችሁ ፈሰአሉሁነ ጠይቋቸው የወራኢ ሒጃብ ከመጋረጃ ጀርባ ሆናችሁ የመጋረጃ ጀርባ የግድ መጋረጃ ይዘን አንዞርም ማለት ሒጃብ ማለት ምን ማለት ነው? እዚህ ቦታ ላይ የተፈለገው የወራኢ ሒጃብን ከሀዛ የወራኢ ሒጃብን ከግድግዳ ጀርባ የወራኢ ኒቃብን ከኒቃብ ጀርባ የወራኢ ሒጃብ ሒጃብ ያለው ሙሉ አንተ አንተ ቱረል መርአቱ በደነሃ አኒል አጃል በቃ ሱትሮ መገኘት ነው ልብስ ወልሙራዱ የተፈለገው ቢልሂጃብ ሂጃብ በሚለው ቃል የተፈለገው ማያስቱሩል መርአ ሴትን ልጅ የሚሰትር ነገር ነው። ሚን ጂዳር ግድግዳም ሊሆን ይችላል፣ አው በርም ሊሆን ይችላል፣ አውሊባስ ሊባስ ልባስ ልብስም ሊሆን ይችላል። ከበር ጀርባም ይሁኑ ከግድግዳ ጀርባ የሚሆኑ ከልብስም ጀርባ ይሁኑ ወራእ ሒጃብ ከመጋረጃ ጀርባ መሆን አለባቸው ብቻ ሲጠየቁ ወለፍዙል አያ የአያው ቃል ወለፍዙል አየቲ የዚች አያ ወኢዛ ሰአልቱሙሁነ መታዓን እቃ ስትጠይቁ ፈስአሉሁነ ጠይቋቸው ቢወራእ ሒጃብ ከመጋረጃ ጀርባ ሆናችሁ ጠይቋቸው ሲባሉ ሰሐቢዎች ትእዛዝ ሲሰጣቸው የነብዩ ሚስቶች ጋር እንዳይቀላቀሉ ክላፍ እንዳይፈጠርና ማንነታቸውን አቋማቸውን እንዳያዩ ሲከለከሉ ወለፍዙል አያ የአያው አገላለጽ ወኢንካነ ቢሆንም እንኳ ዋሪደን የመጣ ቢሆንም እንኳ የአዝዋጅ ነብይ ሰለላሁ ዐለይሂ ወሰለም የነብዩ ሚስቶች በተመለከተ ቢመጣም እንኳ የነብዩ ሚስቶች ብቻ ትኩረት ያደረገ እንዳይመስላችሁ። ለምን ፈኢነ ሁክመሁ ብይኑ ፍርዱ አሙን ጠቅላይ ነው። የጀሚዕል ሙእሚናት አማኝ ሴትን ሁሉ ያካትታል። ይሄ ለነብዩ ሚስቶች ነው መጀመሪያ ሰሐቢዮችን ወኢዛ ሰአልቱሙሁነ አያዝዋጅል ነቢይ የነብዩ ሚስቶች መጠየቅ ከፈለጋችሁ መታዓን እቃ ስጡን ማለት ከፈለጋችሁ ፈስአሉሁነ ጠይቋቸው፣ ወራይ ሒጃብ ከመጋረጃ ጀርባ ሆናችሁ ጠይቋቸው ይላል አላህ። እነማንም መጠየቅ ስትፈልጉ ነው የነብዩን ሚስቶች ነበር አይደል? ይሄ ነብዩ ሚስቶች ላይ ብቻ ነው የሚያጥረው። ስለዚህ ኒቃብ መልበስ ያለባቸው የነብዩ ሚስቶች ብቻ ናቸው። አበደን ለምን ወለፍዙል አያ አያው የሚጠቁመን ወኢንካነ ቢሆንም እንኳ ዋሪደን የመጣ ቢሆንም እንኳ ተመልክቶ ማንን አዝዋጅ ነቢ ሰለላሁ ዐለይሂ ወሰለም የነብዩ ሚስቶች እነሱ ላይ አተኩሮ ቢመጣም እንኳ ፈኢነ ሑክመሁ ሑክሙ ግን ብይኑ ሑክሙ ፍርዱ አሙን አጠቃላይ ነው። ለጀሚዕል ሙእሚናት ለአማኝ ሁሉ አጠቃላይ አጠቃላይ ተግባባን ሁክሙ ለምሳሌ ወዕቡድ ረበከ ሐታ የእቲየከል የቂኑ ተባሉ ነብዩ አለይሂ ሰላቱ ወሰላም አይቀሬው እስከሚመጣ ድረስ እኔም ተገዛ ተባሉ ይሄ ለማን ለነብዩ ብቻ ነው እንዴ አይደለም هذا عام لجميع ኡመቲ ሙሐመድ አለይሂ ሰላቱ ወሰላም ወለጀሚዕ الانسانيه ለሁሉም ሞት እስከሚመጣ ድረስ ጌታህን ተገዛ ነብዩን ብቻ አይደለም ዋናው ጥቅሱ ያተኮረበት ሰከንድ ፐርሰንት የተደረገውን ሳይሆን ሁክሙን ነው የምንመለከተው فإن حكمه عام لجميع المؤمنات ለማንኛውም ሴት አማኝ ሁሉ ሁክሙ ያካትታል። ለምን አካተተ ከተባለ ሊአነሁ ምክንያቱም አላህ አለለ ዛሊክ የዚህን ምክንያቱን ሪዝኑን ነግሮናል። የቀውሊሂ ተዓላ በሚለው ቃሉ እንዲህ ይላል ዛሊኩም ከመጋረጃ ጀርባ ሆናችሁ መጠየቃችሁ አጥሃሩ የጸዳ ነው። ሊቁሉቢኩም ለእናንተም ልብ ንጹህ ነው። ወቁሉቢህነ ለእነሱም ልብ ጽዱ ነው፣ ንጹህ ነው። ይሄ ማለት ምንድነው? እንዳትታያዩና የሆነ ዓለም ውስጥ እንዳትገቡ ማለት ነው። ያ ማለት ዒለቱ ተነገረ አይደል? ይህ ዒለት ሌሎች ጋር ይገናኛል ይገናኛል። ለምን ሚወራኢ ሂጃብን ጠይቁ ተባለ? ዛሊክ ዛሊኩም ሚወራኢ ሂጃብ ሆናችሁ መጠየቃችሁ ቀውም መጠየቃችሁ አጥሃሩ ሊቁሉቢኩም ለልባችሁ ንጽህና ጥሩ ነው። ወቁሉቢህነ ለነሱም ለሴቶቹም ልብ ንጽህና ጥሩ ነው። ይሄ ይበጃል። ወራአ ኒቃብ ያለች ሴት ምን እንደሆነ ይታወቃል። ምንም አትወሳወስም። በቃ ሌላ ሲደመር ምን ብሏታል? ድምፅሽን ከፍ አታድርጊ፣ ድምፅሽን ምን አታድርጊ፣ የሆነ የጥሩ መዓዛ ያለው ጥሩ ጣዕም ያለው ንግግር እንዳትናገሪ። አያውሩ ማለት አይደለም፣ ማውራት አይደለም የተከለከለው፣ አይናገሩ አይደለም ያለው አላህ ወላ في القول ولا ወላ في القول ቀውል ፈየጥመዐ አለዚ ፊ ቀልቢሂ መረድ በንግግራቸው ጥሩ የሆነ قلاط ያለውና ሰዎች በሚስብ መልኩ አይናገሩ ነው እንጂ የተባለው አይናገሩ አይደለም። ትጠይቃታለህ ዕቃ ዕቃ እንደዚህ እንደዚህ አውሽ ምናምን ደብተር ምን ልትቀበል ትችላለህ? አዎ ትነጋገር ትችላለህ። መናገር አይደለም የተከለከለ ሙሉውን መናገር አይደለም የተከለከለ አስፈላጊ ከሆነ ማለት ነው። አስፈላጊ ካልሆነ ደግሞ አያስፈልግም። ጫጫታቸውም አያስፈልግም። ጩኸታቸውም ራሱ ለቅሷቸውም መናገር ካለባቸው ይናገራሉ። ዛሊኩም አጥሃሩ ጭራሽ ሴት ልጅ መናገር አትችልም ብለህ ብይን መስጠት ማለት አይደለም። ተግባብተናል። ሀሳቡ ገብቷችኋል። አስፈላጊ ጊዜ መናገር ይችላሉ። ዛሊኩም ከመጋረጃ ጀርባ ሆናችሁ እቃውን መጠየቃችሁ አጥሃሩ ሊቁሉቢኩም ለእናንተም ልብ ንጹህና ይጠቅማል፣ ወቁሉቢህም ለእነሱም ልብ ንጹህና ይጠቅማል። ይሄ ከሆነ የነብዩ ሚስቶች ላይ ብቻ ነው ትኩረት ያለው አይደለም ዒለቱ ምክንያቱ ሪዝኑ ገባን እኮ አሃ ዛሊኩም አጥሃሩ ሊቁሉቢኩም ወቁሉቢሂን ነው አዎ በቃ አንድ ሴት የኛም ሴት በአሁን ዘመን ያለች ሙእሚን ይመለከታታል ሚወራኢ ሂጃብ ሚወራኢ ኒቃብ መሆን አለባት አው ሚወራኢ ሂጃብ ከመጋረጃ ጀርባ ሆና ነው ማናገር ያለባት የምታናገረው አጀነብይ ከሆነ ለምን ዛሊከ አጥሃሩ ሊቁሉቢኩም ወቁሉቢሂን አልገባችሁም ወሃዚህ ይህች ደግሞ ዒለቱን አማ አጠቃላይ ሪዝን ናት። ሁሉንም የምታካትት ሪዝን ናት። ሪዝኑ ዛሊኩም አጥሃሩ ለኩም ፈዑሙሙ ዒለቲ ዒላው አጠቃላይ መሆኑ ምክንያቱ ደሊሉን መረጃ ይሆነናል። አላ ዑሙሚ ሁክሚ ሁክሙ ሁሉንም ሴቶች እንደሚያካትት ሪዝኑ ሁሉንም ይይዛልና ሪዝኑ ለእኛም እንደዚሁ ዛሊኩም አጥሃሩ ሊቁሉቢኩም ወቁሉቢህነ እኛንም ይይዛል። የነቢዩን ዘመን ብቻ አይደለም እነማን የሙእሚኖች እናት ሁክም ዝዋጅ አይቻልም እንጂ ከሽፈን ኒቃብ አይደለም። ኒቃባቸውን ግለጡት አይደለም። ኡመሃተል ሙእሚን እናቸው ላየጁዙ አዩን ከህነ ባዕደ መውት ነቢ ሰለላሁ ዐለይሂ ወሰለም ማንም አያገባቸው እንጂ ተቀላቀሉ ማለት አይደለም። ያንን አይይዙም። وهذه علة عامة አጠቃላይ ምክንያት ነው። ምክንያቱ ሪዝኑ ሁሉንም ያቀፈ ነው። فعموم علته ምክንያቱ ደግሞ ሁሉን ማጠቃለሉ ደሊሉን መረጃ ይሆነናል። አላ ዑሙም ሁክሚ ሁክሙም ሁሉንም ማካተቱን ይረዳናል። ዒለቱ ምንድን ነው? ዒለቱ ምንድን ነው? ምክንያቱ ዒለቱ ወራኢ ሂጃብ ጠይቋቸው ከመጋረጃ ጀርባ ከኒቃብ ጀርባ ለምን ዛሊኩም አጥሃሩ ሊቁሉቢኩም وقلوبهن። ይሄ reason ለነብዩ ሚስቶች ብቻ ነው የሚሆነው ለማንም ወንድና ለማንም أجنبي ና أجنبيات ለሆኑ ሴቶች ሁሉ ያካትታል። ዒለቱ ሁሉንም ያስማማል። ምክንያቱ reason ኡ reason ኡ ገብቶናል። reason ኡ ለምንድን ነው? የ وراء حجاب። የነብዩ ሚስቶች ስለሆኑ ነው አይደለም። ذلكم أطهر لقلوبكم وقلوبهن ተብሏል። የኛም ቀልብ እንደዚህ ያስፈልገዋል። የእህቶቻችንም ቀልብ እንደዚህ ያስፈልገዋል። ይሄ reason ሁሉንም ማካተቱ ሁክሙ ሁሉንም ማተኮሩ ይጠቁመናል ማለት ነው። አልገባችሁ? ወቃለ ተዓላ አላህ ይላል ያ አዩሃ ነብዩ አንተ ነብይ ሆይ ቁል በላቸው ለአዝዋጅክ ለሚስቶች ወበናቲክ ለሴት ልጆች ወኒሳኢል ሙእሚኒን ለሙእሚን ሴቶች ይሄ ማሻአላህ ጨረሰልን። እላይ ግን ወኢዛ ሰአልቱሙሁነ መታአን ፈስአሉሁነ ሚን ወራኢ ሒጃብን ስንል የነብዩ ሚስቶች ላይ ብቻ ልንጠለጠል ሊቀር ይችላል ብለን ብንል ይህንኛው ራሱ ያካትተዋል ይሄ አያ يا أيها النبي አንተ ነብይ ሆይ قل لأزواجك ለሚስቶች በላቸው፣ وبناتك ለሴት ልጆችህም፣ ونساء المؤمنين ለአማንያን ሚስቶችን ለሰሐቢያቶች يدنين እንዲለቁ ንገራቸው። عليهن በላያቸው ላይ من جلابيبهن ጀልባባቸውን እንዲለቁ። ጀልባብ ማለት معا ኒቃብ ያለው ነው። ከላይ ነው የሚለቀቀው ነው የሚሉት ሚን ራእስ ኢላ አልአዕላ እስከታች ድረስ እብኑ አባስን በዚህ ነው ከላይ ከራስ ጀምሮ መላ ሰውነትን የሚያጠለቀልቅ ልብስ ነው ጀልባብ ማለት አሁንም ጀልባብ ስንልኛ በፊት ላይ ምን የሌለ ንቃብ የሌለው ነው ጀልባብ የምንለው ምን የኛ ስያሜ ነው ሚን ጀላቢብህነ ጀላቢብ ማለት ምን ማለት ነው ጀልባብ ማለት ከላይ ከራስ ይጀምራል መላፊትን ጨምሮ እንዳለ ሙሉ ሰውነትን የሚያለብስ ነው ከኒቃቡ ጋር አብሮ የሚሰራ ነው ወይም ደግሞ ጀልባቡን ብቻ ይለብሱና ሌላ ምን ይለብሳሉ ቢኹሙሪህነ ወሊድሪብነ ቢኹሙሪህነ ኒቃቡን ይለብሳሉ ወይ ጀልባብ ይለብሳሉ። ያንኛው ጀልባብ የሚባለው ምንድነው? ጀልባብ የሚባለው አንድ ላይ ከነኒቃቡ ጭምር አብሮ የተሰራው ነው። አብዛኛውን ጊዜ እንትኖች ይለብሱታል። ምን አልዓጀብ ሻአቶች ይለብሱታል። ይሄ አለ ሻአቶች ላይ ይሆናል ማለት አንድ ላይ ኒቃቡ ላይ ተሰፍቶ አብሮ ነው። ዝም ብሎ ነው የሚለብሱት። ይሄ ኮፍያ ያለው ጃኬት አለ አይደል? እንደዛ ማለት ነው። አብሮ አንድ ላይ ኒቃቡ ተሰርቷል። ይለብሱታል፣ በፊት ላይ እንዲለብሱ ተሰርቶለታል። በዚህ በፊት ላይ እንትን ስስ የሆነች ነገር ማለት ነው። ስለቆጠረ يا أيها النبي አንተ ነብይ ሆይ قل لأزواجك ለሚስቶችህ وبناتك ለሴት ልጆችህ ونساء المؤمنين ለአማንያን ሴቶች يدنين ይልቀቁ عليهن በላያቸው ላይ ከላይ ይልቀቁ ይልበሱ አይደል እንደምትባለው يدنين በላያቸው ላይ ይልቀቁት ምንን من جلابيبهن ጀልባባቸውን ከነኒቃቡ ይልቀቁት قال شيخ الإسلام ኢብኑ ተይሚያ شيخ الإسلام ኢብኑ ተይሚያ رحمه الله ምን ይላሉ ሲመጅሙዕ አልፈታዊ መጅሙዕ አልፈታዊ የሚባለው ኪታባቸው ላይ ምን ይላሉ ወልጅልባቡ ጅልባብ ማለት እዚህ ቦታ ላይ ወል ምላአቱ ምላአ ማለት ነው ወሆ ምላአ ማለት አለዚ ዩሰሚህ እብን መስዑድ አብደላህ እብን መስዑድ የሚሰይሙት የሚጠሩት ነው ወገይሩ ሌሎችም አርዳ ኩታ መከናነቢያ ይሉታል ጋቢ ብለው ይሰይሙታል ሪዳ ይለዋል ማን አብደላህ ብን መስዑድ አብደላህ ብን መስዑድ ሙሉ ልበስ ነው ይቃሉ ሙሉ እሷ ናት የተፈለገችው እኛ የምንለው አይደለም وهو الذي يعني يسميه ابن مسعود عبد الله بن مسعود የሚሰይሙት ምን ብለው ወገይሩ ሌሎችም ከአብደላህ ብን መስዑድ ውጭ ያሉት አርዳኡ ጋቢ ወተሰሚህ العامة ተራው ሰው ደግሞ አሊዛር ኢዛር ብለው ይጠሩታል ኢዛር የዛሬ ሌላ ቦታ ሽርጥ ማለት ነው። ሽርጥ ከምድር በታች ያለ ሽርጥ አይደለም። መላ ሰውነትን የሚያለብሰው ነው። ኢዛር ይሉታል። አማው ኢዛር የሚል ስያሜ ሰጥተውታል። ኢዛር ሌላ ቦታ ሽርጥ ነውና ይህም ሽርጥ ማለት ነው እንዴ? አይደለም። ኢዛር ይሉታል። ከነምትኑ የተሰራው አብደላህ ብን መስዑድ ምን ይሉታል? ምን ይሉታል? አብደላህ ብን መስዑድ وغيره ሌሎችን ሪዳ ይሉታል። ስያሜውን ጀልባቡን ማለት ነው። ጀልባቡን ሄልመላአቱ የሚከናነቡት ልብስ ነው። وهو الذي ይህ ልብስ يسميه ابن مسعود አብደላህ ብን መስዑድ ይሉታል። وغيره ሌሎችም الرداء ሪዳ የሚል ስያሜ ሰጥተውታል። وتسميه العامة ተራው ሰው ደግሞ الإزار ይሉታል። وهو ይህ وهو الإزار الكبير ትልቅ ኢዛር ነው። ይህ ሽርጥ እንዳይመስል ትልቅ ኢዛር ነው። الذي ይህ ኢዛር يغطي رأسها ራሷን ጭምር የሚሸፍን ነው። ከራሷ ጀምሮ ከላይ وسائر بدنها ሌላውንም መላ ሰውነቷን የሚሸፍን ነው። ኢዛር ይሉታል ተራው ህዝብ አብደላህ ብን መስዑድና ሌሎች ደግሞ ሪዳ ይሉታል። ወሄል መላእክ መከናነቢያ የሚከናነቡት ማለት ነው። የሚከናነቡት ልብስ ነው። የሚለቀቅ ልብስ ነው። ወለድ ይሰሚህ እብኑ መስዑድ ወገይሩ ሌሎችም አሪዳ ይሉታል። ወተሰሚህ አልአማ ተራው ደግሞ አልኢዛር የሚል ስያሜ በአረብያ ሰጥተውታል። ወሆ አልኢዛር ይህ ኢዛር የሚባለው ኢዛሩል ከቢር ትልቅ ልብስ ነው። አለዚ ይህ ልብስ ይغطي ይሸፍናል ራስها ራሷን ጭምር ይሸፍናል ወሳኢረ በደኒሃ ሌላውንም አጠቃላይ ሰውነቷን ይሸፍናል ይህ ልብስ ወቀድ ወቀድ ሐካ ابو عبيده ዑበይዳ አቡ የሚባለው ሰውዬ ተናግሯል ወገይሩህ ሌሎችም አነሃ ይህች ሴት ልጅ ቱድኒሂ ትለቀዋለች ሴት من فوق راسها ከራሷ ከላይ ነው የምትለቀው فلا تظهر አንድ ነገር ግልጽ አታደርግም الا አይና ኢላ عينها አይኗ ሲቀር إلا عينها عينيها አይደለም ራሱ ያለ ኢላ አይነሃን አንድ ብቻ ነው ሲንጉላር አይነ ነው የመጣው ኢላ አይነይሃ ሁለት አይነት ትኩረት አይደለም ሰውየው የሚለው አንድ አይነ ብቻ ታውጣ ነው የሚለው ሌሎች ደግሞ ምንድን ያሉት እንደውም ሙሉ ይሄ ነው ጥሩም እሱም ይሄ ሙሉ ኒቃብ ሙሉ ኒቃብ ያደርጉታል ሙሉን ማለት በአይነ ትክክል ያለችው ስስ ሊሆን ይችላል የሚያሳያት ማለት ነው ሙሉ ነገር በትክክል የሚያሳይ ነገር የሆነ ዘር ያለ ነገር መሆን አለበት የሚያሳያት ስስ ነገር እንደ መነጽር በቃ የሚያሳይ እንጂ አይኗን አታውጣው አሉ። ለምን? እንደውም በጣም አደገኛ ነው። በጣም አደገኛ ነው። ከኒቃብ የሚኳሉ አሉ። አይናቸው በጣም ይጎላል። ትላልቅ አይን ያለው አለ። እዚህ አደጋ ነው። አደጋ ኒቃቡ ምንድነው መሆን ያለበት? ሙሉ ሙሉ ነው ኒቃቡ መሆን ያለበት። وهو الإزار الكبير تلك إزار نو الذي يزار يغطي رأسها رأسان يشفنال وسائر بدنها ليلون سونتان وقد حكى أبو عبيدة أبو عبيدة تناقرال وغيره ليلوتم أنها يهتلج تدني تلقاقو تدني تلقاقو من فوق رأسها كراسوا كلاي تلقاقو لبسوان فلا تظهر ግልጽ እንዳታደርግ ኢላ አይነሃ አይኗ ሲቀር አይኗ ሲቀር ምንድነው ይሄ ጀልባብ የሚባለው ነው አያችሁ ጀልባም የሚባለው አንድ አይነት ሲቀር ነው የተሰራው። እኛ ጀልባ የምናውቀው ጀልባብና እነሱ የሚያውቁት ጀልባብ ይለያያል። ነገሩ ብዙ ነገር ላይ ነው እኮ ያካለሉት። ጉርድን በጣጥሰው ምንድን አሉ? አንድ ላይ አገናኙና ከሻርቡ ጋር ሂጃብ ምን ስያሜ ሰጡት። ራሷ ጉር እንትኑ ብቻ ሂጃብ ይባላል። ከላይ ሻርቡ ብቻውን ሂጃብ ይባላል። ሂጃብ ልገዛ ሂጄ ነው ሂጃብ ገዛሁ። እንደዚህ ማቅለሚያ ማለት ነው። እሺ ትንሽ የምናጣፋት ሂጃብ ተብላለች። ሂጃብ ናት ግን እሷ በአረብያ ሂጃብ አይደለም። አረብያ ሂጃብ እኮ ቀረ። ሂጃብ ነው ወይ ተብለህ ብትጠይቅ ኮራ ብለህ መናገር አለብህ። ለምን ማሆል ሂጃቡ አዎ ሂጃብ ነው ብንል ይሄ የሉጋ የአካባቢ አተያየም ነው ስያሜ ነው። ጀልባብን ጀልባብ የተባለው የአካባቢ ስያሜ ነው። የሸሪዓው እነዚህ ታቢዒዮች የተረጎሙት ግን ጀልባብን ምን ብለው ነው የተረጎሙት? እምነተኛ ምን ብለው ነው የተረጎሙት? ወሄል መላእክ ወየቁሉ ባዕዱሁም ከፊሎች አብደላህ ብን መስዑድ ምንድን አለው ወገይሩህ አሪዳ ወይሰሚህ አልአማ አማዎች ምን አሉት? አልኢዛር ይሄ ኢዛርና አብደላህ ብን መስዑድ ሪዳ ያለው ተራው ህዝብ ደግሞ ኢዛር ያለው ምንድን ነው? ይሄ ጀልባብ የጀልባብ ትርጉም እኮ ነው። ቁርአኑን ሲተረጉም እኮ ነው ያለው። ይሄ ጀልባብ ምንድን ነው ብትባል ምን ትላለህ? ከራሷ ከላይ የምትለቀው መላ ሰውነቷን የሚሸፍን ፊትም ጭምር ማለት ነው። ወቀድ ሐካ አቡ ዑበይዳ ወገይሩ ሌሎችም አናሃ ሱጁን የተለቀቀው ምን ፈውቄ ረእሲያ ከራሷ ላይ የተለቀቀው ሰላቱ ዝሂሩ ግልጽ እንዳታደርግ የለ አይነ ሃይማ ሲቀር ወሚን ጂንሲ የዚሁ አይነት ነው። አንቃቡ ኒቃብም የዚሁ አይነት ነው። ኒቃብም እንደዚሁ ነው። ይተካላታል፣ ችግር የለም። ከጀልባቡ ጋር አብሮ የተሰራ ልብስ ኒቃብ መኖር አለበት ማለት አይደለም። ጀልባቡን ለብቻ ታሰረዋለች፣ የምናውቀው እኛ ጀልባብ ማለት ነው። ከዛ ኒቃብ ለብቻ ራሱን ይቻላል፣ ትለብሰዋለች ኒቃቡን ከላይ። ይሄ ነው እኛ ብዛት የምናውቀው። የምናውቀውም በአካባቢያችን ይሄ ማለት ጀልባቡ ራሱን የቻለ ነው። ኒቃቡ አብሮት ላይ ይከፋ ይችላል። እኛ ሀገር ላይ ጀልባቡ ለብቻው አለ። እኛ የምናውቀው ጀልባብ ማለት ነው። እኛ የምናውቀው ጀልባብ ራሱ ብቻውን ፊት ሲቀር ይለበሳል። ከዛ ምን ይደረግበታል? ኒቃብ ይደረግበታል ከላይ ማለት ነው። ومن جنس النقاب ኒቃብ የሱ ጎሳ ነው። አልገባችሁም? እሺ ሌላ አንድ ሐዲስ ምን ያመጣሉ? አይታ የዘገበችው ሐዲስ አለ አቡ ዳውድ ላይ ካሊድ ብን ዱረይክ የሚባለው عن عائشة رضي الله عنها أسماء بنت أبي بكر አስማ የአይሻ እህት አንድ ቀን ነብዩ عليه الصلاة والسلام እቤት ውስጥ እያሉ መጣች። ወለቢሰት ተውበን ረቂቀን በጣም ስስ ልብስ ለብሳለች። ነብዩ አለይሂ ሰላቱ ወሰላም እንዲህ ሲሉ አያት። ስትገባ ስስ ልብስ እንደ አባያ ነገር ለብሳለች። ዞር አሉ ወደ ግድግዳ ሊማዛ ለብሲ ምን ነው አስማ ምን ምን ነው አሏት። ኢዛ በለገት ልመርአቱ አንዲት ሴት ልጅ እኮ ብሉግ ደረጃ ከደረሰች በኋላ ፈላቱ ዝሂሩ إلا هذا وهذا ይሄና ይሄ ሲቀር ሌላውን መልበስ አለባት በትክክል አሉ። ምንና ምን ሲቀር ፊትና እጅ ሲቀር እቺ ነው ደም የሚያደርጓት ኒቃባይ ወጅም ማለት ولكن ኻሊድ ኢብኑ ዱረይክ የሚባለውና አኢሻ በህይወት አልተገናኙም። ዱረይክ አን አኢሻ ብሎ ነው የተናገረው። በአኢሻና በኻሊድ ኢብኑ ዱረይክ መካከል ክፍተት አለ። ይህ ሰው ከማን ነው ይሄ ሐዲስ ምንድነው ማለት ነው? እንቀጤ ነው፣ ቆራጣ ሐዲስ ነው። ደሊል አይሆንም። ኻሊድ ኢብኑ ዱረይክና በቃ ያላቸው ደሊል ይሄ ነው። እላ ሀዛ ወሀዛ ብለው ለአስማ ነግረዋታል። አይሻ ናት ሐዲሱን የዘገበችው። አይሻ ናት ሐዲሱን የዘገበችው። ሐዲሱ ከአይሻ ይዞ ያወራው ማን ነው? ኻሊድ ኢብኑ ዱረይክ የሚባል ነው። ኻሊድ ኢብኑ ዱረይክ እውነት አይሻን ሐዲስ ተናግረዋለች። ኻሊድ ኢብኑ ዱረይክ ደግሞ ማንን አላገኘም? አይሻን አላገኛትም። ስለዚህ ይሄ የአይሻ ሐዲስ አይደለም፣ የተቆረጠ ሐዲስ ነው፣ ደሊል አይሆንም። ይጥሉባቸዋል። ሐዲሱ ባስ ነው። ومن أدلة السنة النبوية كقرآن تملكت ومن أدلة السنة النبوية كنبي عليه الصلاة والسلام حديث الملكت على وجوب واجب هونو تغطية المرأة في اللج مشفنوا وجهها في توان مشفنوا واجب ለመሆኑ ከሐዲስ ደሊል እናመጣለን። ከቁርአን ተመለከት ቁርአን ጀልባብ የሚለውና እኛ ጀልባብ የምንለው ይለያያል። صحابي تترددنا تابعيه تترددنا ان يترجان الله الله ومن أدلة السنة النبوية كنبي ياوي سنة دقمو حديث ما لسنو سنة النبوية على وجوب تغطية المرأة عند سيلج مشفتنو واجمو هونو وجهها فيفان من عن غير محارمها عن غير محارمها زمدو تشاك على هون سوج دليلات حديث عائشة رضي الله عنها قالت عائشة حديث قالت عائشة عند سلام ካነ ሩክባኑ እኛ ወደ መካ ይህን ሳለ ከነብዩ ጋር ትላለች። ካነ ሩክባኑ ነጋዴዎች ነበሩ የመሩነ ቢና በእኛ አጠገብ ያልፉ ነበር። እኛ ወደ መካ እየሄድን ነው። የነብዩ ሚስቶች ከነብዩ ጋር አብረው ናቸው። አብረን እየተጓዝን እያለ ወደ መካ ምንድን ናቸው ማለት ነው? ሀጅ አህርመዋል አይደል? ሙህሪም ሙህሪም ሴት ፊቷ ምን ታደርገዋለች? ፈላ ተንተቂቡ ልመርአቱ ወላ ተልበሱል ቁፋዘይን ብለዋል አይደል? ኒቃብም እንዳትለብስ ጓንትም እንዳትጠቀም ብለዋል ነብዩ አለይሂ ሰላቱ ወሰላም። ይህንን በማስመልከት ትተነው ኒቃባችንን አውጥተን አብረን ከነብዩ ጋር እየሄድን እያለ ከፊት ለፊታችን ምኖች ይመጣሉ? ነጋዴዎች ይመጣሉ። ከነብዩ ጋር አብረው እየሄዱ ነው እና አይሻ ማለት ነው። ከነብዩ ጋር አብራ እየሄደች ነው ከባሏ ጋር። ስለዚህ ኒቃቡን አልለበሰችም። አብረን እየሄድን እያለ ከፊት ለፊታችን ነጋዴዎች ሲመጡ አጅነብይ መጣብን። ምን እናድርገው? ካነ ሩክባኑ ነጋዴዎች ነበሩ። የሞሩ ነቢና በእኛ ጠገብ ያልፋሉ። ወነህኑ እኛ መዓ ረሱልላህ ሰለላሁ ዐለይሂ ወሰለም ከረሱሉ ጋር አብረን እየሄድን ሙሕሪማቱን ሀጅ አህርመን እያለ ሐጅ ስለ አህረሙ ፊታቸውን ተገልጸዋል። ኒቃባት ሙህሪማትንን ማለቷ ራሱ ሀዛ የዱል አላ አነሃ ካነት ተልበሱ ኒቃብ ኒቃብ መልበሷ ሀዛ ደሊል ራሱ ደሊል ነው። ግልጽ የሆነ ደሊል ለምን እንደዚህ እንዳለች ፈኢዛ ሐዘው ቢና ከኛ አቅጣጫ ሲመጡብን አለች። አጠገባችን ሲደርሱ አጅነብዮቹ ከፊት ለፊታችን ነጋዴዎቹ ሰደለት እህዳና እያንዳንዳችን ተለቃለች። ጅልባባሃ ጀልባቧን ተለቀዋለች። ሚራእሲሃ ከራሷ ከላይ አላወጅሃ በፊቷ ላይ ተለቀዋለች፣ እንደዚህ ተለቀዋለች። ከዚህ ወደኋላ ኒቃቡን አሁን እኮ አንዳንድ ጊዜ ምን ያደርጉታል? ቤት ውስጥ ሲገቡ ኒቃቡን ያወጡትና ወደ ኋላቸው ዝም ብለው ሳያወልቁት ማለት ነው። ሰው ሲመጣ ቶሎ ይከፍታል ወደ ፊታቸው፣ እንደዛ ማለት ነው። ያንኛው ጀልባብና ግን ኒቃቡ ይለያያል። ኒቃቡ ይወጣል፣ ጀልባቡ ጋር የተያያዛል ተባብለናል አይደል? ጀልባብ ማለት ይህ አንተ የምታውቀው እንዳንተረጉም እዚህ እንዳትረዱ እንዳትረዱ ጀልባብ ማለት አብሮት ምን የተሰራው ነው ብለናል። የሚለቀቅ በፊት ላይ የሚለቀቅ ልብስ አብሮ ያለበት ነው። ጀልባብ እሱ ነው። ካነ ሩክባኑ ነጋዴዎች ነበሩ፣ የሞሩነ ያልፉ ነበር። ዲና በእኛ ፊት ለፊት ወነህኑ እኛ መዓ ሰለላሁ ዐለይሂ ወሰለም ከአላህ መላእክተኛ ጋር ሆነን ሙሕሪማቱን ሀጅ አህርመን ነበር። ስለዚህ ፊታችን ተገልጾ ነበር ለማለት ፈልጋ እኮ ነው። ሙሕሪሞች ነበርን ማለቷ ሙሕሪምነቷን ለማስረዳት አይደለም፣ እሱን አይደለም። ሙሕሪሞች ስለነበር ፊታችን ግልጽ ነው ለማለት ነው እና ፈኢዛ ሐዘው ፊት ለፊታችን ሲደርሱ ዲና በእኛ ተከክል ሲመጡ ምኖች ምኖች ነጋዴዎቹ አጠገባችን ሲደርሱ እክላል ሊፈጠር ነው። ፊታቸውን ሊዋቸው ነው። ደግሞ ሙህሪሞች ናቸው። ፊታቸው ነው አውጥተዋል። ሰደለት ኢህዳና እያንዳንዳችን ተለቃለች ጅልባባሃ ጀልባቧን ትለቀዋለች። ከየት ምን ከራሷ ከላይ በምኗ ላይ አላወጅሃ በፊቷ ላይ ተለቀዋለች ፈኢዛ ጃወዘና ፈኢዛ ጃወዙና ሲያልፉን ከሸፍናሁ ፊታችንን መልሰን እንገልጸዋለን ካለፉ በኋላ አጅነብዮች ያለፉ አይደል ነብዩ ጋር ነው ያሉት ፊታችንን እንደገና እንገልጸዋለን አሁንም ሌላ ነጋዴ ሲመጣ ፊታችንን እንሸፍነዋለን ሲያልፉ እየገለጥ እንዲሁ እያልን መካ ደረስ እንችላለን ኢሳይሻ هذا دليل اه واضح በጣም ግልጽ ሐዲስ ነው ሌላ ቦታ ነብዩ አለይሂ ሰላቱ ወሰላም ምን ይላሉ ምን ይላሉ ነብዩ አለይሂ ሰላቱ ወሰላም ላተልበሱ ልሙሕሪመቱ ኒቃበ ወለል ቁፋዘይን አንድ ሀጅ ሐረመች ሴት ምንና ምን አትልበስ ምንና ምን አትልበስ አሉ። ኒቃብና ጓንትን አትልበስ አሉ። የሌለ ነገር አይከለከልም። ይለብሱ ነበርና ነው ያስጠነቀቋቸው። ተጠንቀቁ። እኛን ሱሪ አትልበሱ፣ ጀለቢያ አትልበሱ፣ ቲሸርት ሸሚዝ አትልበሱ። በሐጅ ላይ የከለከሉ ምን ስለምናደርገው ነው ስለምንለብሰው ነው እንጂ ኒቃብ አይታወቅም በነብዩ ዘመን ማለት እብደት ነው። እብደት ነው። ሱናውን ሐዲሱን አለመረዳት ነው። ረዋሁ አህመድ ወአቡ ዳውድ ወእብኑ ማጀህ ዘግበውታል ሐዲሱን ወአድለቱ ውጁቢ ወአድለቱ መረጃዎች ውጁቢ ዋጅብነት ሰትሩ ወጅህ ልመርአ የሴት ልጅ ፊት መሰተር እንዳለበት ዋጅብ ለመሆኑ መረጃዎች አን ገይሪ መሐሪምሃ ከዘመዶቿ ውጭ ካሉ ሰዎች ፊቷን መሸፈኗ ዋጅብ ለመሆኑ መረጃዎች አድላ ማለት የደሊል ስለላ ነው። መረጃዎች ውጁቢ ዋጅብ ለመሆኑ ፈትሪ ወጅህ ልመርአ ሴት ልጅ ፊቷን መሸፈኗ ዋጅብ ለመሆኑ መረጃዎች አን ገይሪ መሐሪሚሃ ከዘመዶቿ ውጭ ካሉ ሰዎች ሚነል ኪታብ ከቁርአንም ከተፈለገ ወሱና ከሐዲስም ከተፈለገ ከሲረቱን እጅግ በጣም ብዙ ነው። በጣም ብዙ ነው። በጣም ብዙ ነው። وإني እኔ ይላሉ ባጭሩ أحيلك እህቴ أحيلك ማለት አስተላልፍሻለሁ ማለት ነው። أيتها الأخت المسلمة አንቺ ሙስሊም እህቴ ሆይ አስተላልፍሻለሁ። ወደ في ذلك ይህን ኒቃብን በተመለከተ على በእነዚህ ኪታቦች ላይ reference refer አድርግ እያሉ ነው። reference ኪታቦችን እየነገሩሽ ነው። እዛ እነዛን አንብቢያቸው እያሉ ነው። وإني እኔ ኡሒሉኪ ሐምከላ وإني እኔ ኡሒሉኪ ምን ልሻለሁ አመላክትሻለሁኝ አየቱሃል ኡክቱል ሙስሊማ አንቺ ሙስሊም እህቴ ሆይ في ذلك ኒቃብን ዋጅብ ነው በሚል ዙሪያ ለማየት ለማንበብ ከፈለግ አንደኛ አላ ሪሳለት ልሒጃብ ወሊባስ ፊ ሶላቲ ሊሸክ ልእስላም እብኑ ተይሚያ ሪሳለቱ ልሒጃብ የሂጃብ መልእክት واللباس ያለባበስ መልእክት في الصلاة ሶላቱ የሸክ ልእስላም እብኑ ተይሚያ የተጻፈች ናት ይችን አንብቢ ሁለተኛ ورسالة الحجاب للشيخ عبد العزيز بن عبد الله بن باز عبد العزيز بن باز رسالة الحجاب የሂጃብ ደብዳቤ የሚል ኪታብ አለቻቸው። እሷንም አንብቢ። ሶስተኛ ورسالة الصارم المشهور رسالة الصارم المشهور على المفتونين بالسفور ለሼክ ሐሙድ ብን አብዱላህ ቱወይጅሪ ይህንን ኪታብ አንብቢ። رسالة الصارم ቆራጩ ደብዳቤ አልመሽሁር ታዋቂ አለል መፍቱኒን በተፈተኑ ሴቶች ላይ ቢሱፉር ፊታቸውን በመገላለጥ የተፈተኑ ሴቶች የነሱን እንትን የሚሰብር ቆራጭ ማለት ነው። ሷሪ ማለት ቆራጭ ሰይፍ ማለት ነው። አልመሽሁር ቆራጭ ነው። ያ ማለት ደሊሉ ጠንካራ ነው። ሀሳብንና ጥርጣሬን ይተባበራል፣ ይቆራርጣል ማለት ነው። ኒቃብ ይውጀብ አይውጀብ እኔ ታውቃለሁ። አይወጅብም የሚሉ አሉ። ለዛ አይደለም አይወጅብም የሚል አለ። ሱሪም እኮ ልበሱ የሚል አለ። አብዱላህ ናረዲ ክላስ ክላስ የምንፈልግ ከሆነ እኮ ብዙ ነገር እኮ ሐላል ነው። ብዙ ነገር መጠጥም ጠጡ የሚል አለ። ከተባለ ይህን እንትን ማ እንትን ቢራን ይከለከላል ብሎ ይጠየቃል። ቢራ ሐራም ነው በቁርአን በሐዲስ የለም። እስኪ ቢራ የሚል አሳዩ። የሚል አለ። ኒቃብ የሚል አሳዩ። ቁርአን ውስጥ ኒቃብ የሚል يدنين من جلابيبهن ትለዋለህ። ይሄ ሚን ጀላቢቢህነ ራሱ እኮ ኒቃብ ደብል ነው። እነሱ ግን من ጀላቢቢህነ ጀልባብ እዚህ ያለችውን ጀልባብ ነው። እኛም ጀልባብ የምንለው እነሱም ተረጎሙት በጀልባብ። ግን ጀልባብ ይሄ አይደለም ቁርአን ውስጥ የሚታወቀው ጀልባብ አሁን እኮ ምን ጀላቢቢህን ብለው ያሉት ሲረዱት ምን ብለው ነው ጀላቢቢህን የሚረዱት? ኒቃብ ብለው አይረዱትም። በምንድን ነው የሚረዱት? በምንድን ነው የሚረዱት? ጀልባብ በዚህ እኛ በምናውቀው ጀልባብ እየተተረጎመ ነው ቁርአኑ። እነሱም ይህን ተቀበሉ፣ በእኛው ተረጎሙት። በቃ ወላኪን ቁርአኑ የተተረጎመው እነ አብደላህ ብን መስዑድ እነ እብኑ ተይሚያ እነዚህ ታላላቅ አሊሞች በምንድን ነው የተረጎሙት? ከኒቃቡ ጋር አብሮ የተያዘ ጀልባብ ነው። ከምን ይለያል በጣም ወሪሳለቱ አፋሪን አልመሽሁር አለል መፍቱንን ቢሱሁር የሚል ኪታብ ለሼክ ሐሙድ እብኑ አብዱላህ ጡይጅሪ አራተኛ ወሪሳለቱል ሒጃብ ለሼክ መሐመድ ብኑ ሳሊህ አልዑሰይሚን እነዚህን አራቱን መጽሐፎች ማንበብ ትችያለሽ። ፈቀድ ተበመነት ሀዲህ ረሳኢል እነዚህ ደብዳቤዎች በውስጣቸው አምቀው ይዘዋል። ማየክሲ የሚበቃውን መረጃ ይዘዋል። እሳቸው ካሉት ውስጥ እኔ አንድ ነገር ብቻ አልጠይቃችሁ ብለው ነው ዑሰይሚን የሚናገሩት የሂጃብ ሚስጥሩ ምንድን ነው ነው የሚሉ ሚስጥሩ ምንድን ነው ሰው ፈተና ላይ እንዳይወድቅ ይሄ ያግባባናል። ማንም ይግባባል። በዚህ ዙሪያ ማንም ይግባባል። ፈተና ላይ እንዳይወድቅ አዎ፣ ፈተና ላይ እንዳይወድቅ አዎ። አላህ በቁርአን ምን ብሏል? ወላ የድሪብነ ቢአርጁልህነ ሊዩዕለመ ማ ዩኽፊነ ሚን ዚነትህነ እግራቸውን አይንቱ አያንኳኩ። ለምን ሊዩዕለመ እንዲታወቅላቸው ማ ዩኽፊነ የደበቁት ከልብስ ስር ሚን ዚነትህነ ጌጣጌጥ አልቧቸው እንዳይቸው ይህን አላህ የከለከለው ለምንድን ነው ነው ለምንድን ነው ለምንድን ነው የከለከለው? ያልበው ድምፅ ማንን እንዳ ማንን እንዳይነካ ነው። አጅነብ ወንድን እንዳይወሰውስ ነው። ስለዚህ ከፊት የበለጠ የሚወሰውስ አለ ወይ ነው የሚለው። የፊትና ሁሉ መከማቻ ምንድን ነው? የፊትና ሁሉ መቀስቀሻ ምንድን ነው? ፊት ነው። አቋም አይደለም። ፊት ነው። ቅርጽ ቅርጿ እንዳይታይ ብለህ የምትከለክል ከሆነ ፊቷ ይታይ ብለህ መፍቀድ ይሄ አጅብ ነው። አይሄድም መጀመሪያ ከመልክቱም ጋር እንኳን ሐዲስ ደሊል እያለ እኔና አይሻ ሐዲስ እያለ እንኳን ወላ ተንተቂቡ አልመርአቱ አልሙሕሪመቱ ወላ ተልበሱል አልቁፋዜን እያላችሁ ወዕለሚ እወቂ አየቱሃል ወቅት አንቺ እህቴ ሆይ እወቂ አልሙስሊማ አንቺ ሙስሊም እህቴ ሆይ እወቂ እነለዚነ እነዚያ እንኳ አባሁ ያበቁልሽ ለኪ ለአንቺ ሐላል ያደረጉልሽ ከሰል ወጅህ ፊትሽን መግለጽ ትችያለሽ ብለው ፈትዋ የሚሰጡሽ እንኳ ሰዎች ምን ዑለማ ከሊቃውንቶች እነ ብኑ እነ ማንን ይመስል እነ ሼኹል አልባኒን ይመስል አለበለዚያ ታላላቅ እንዳለ ምን አልዓጀብ አቂዳችንን ይህን ፈውዛን አልፈውዛን ናቸው የጻፉት ተንቢሃትን የጻፉት ኪታቡ ተውሂድ ፈውዛን አልፈውዛን የእሳቸው ነው። መሳኢሉ ጃሂልያ የእሳቸው ነው። አልኢርሻድ ላ ሰሂል ኢዕቲቃድ የእሳቸው ነው። አቂዳ ላይ እንሰጣቸዋለን። ሂጃብ ላይ ለምን አልሰጠናቸው? አቂዳ ላይ እኮ በጣም አምነንባቸው እየቀራን እኮ ነው አቂዳቸው ሰውየው በጣም በጣም በጣም በሐዲስና በቁርአን ላይ ትኩረት ያደረገ ሰው በጣም የዓለም ኡማ ሁሉ የሚገርም የሚገርም ያለው ሰው መሻይኽ ሁሉ የሚገርም ያለው በምንም ነገር አይደራደርም። በቃ በሰዎች ላይ ለማክራር አይደለም፣ ሰዎችን አጣጥኝ ውስጥ ለመክተት አይደለም። መሆን ያለበት ነገር መሆን አለበት። በቃ መሆን ያለበት ነገር መሆን ስላለበት አይ አይቀበልም፣ ብዙሃኑ ሰው አይቀበልም። አይቀበል ስለማይቀበል አይደለም ሸሪዓ መነገር ያለበት። ሸሪዓው ይነገራል። አላህ ያደላቸው ይመጣሉ። አላህ ያላደለው ደግሞ ይቀራል። እዚህ ነው አቂዳውን እንቀራለን፣ አቂዳ ላይ እንቀራለን። ሂጃብ ላይ ስንመጣ እንንሸራተታለን። ለምን ለምን ሙዕተበር የሆኑ አሊሞች አይደሉም። ኒቃብ ራሱ የለም ያሉት በአሁን ሰዓት የሚሰጡ ከዛ ከዚህ ከጫፍ ጫፍ የሚሰጥ ኒቃብ አይወጁም ምናምን የሚሉት ሰዎች መጀመሪያ ወይ እማሆ ዳዒን ሚስለና ነው ዝቅ ያሉ ናቸው። ዋናው የምናወዳደረው እነማን ነው? ታላላቆቹ መሻይኾች እንደ ሼክ አልባኒ እንደነ ሼክ መሐመድ ኢብኑ እነ ሼክ ዑሰይንን እንደነ ፈውዛን አልፈውዛን የመሳሰሉ ታላላቅ ዓለሞች አሉ። በጣም ብዙ እነሱ እነሱ ጫፍ ላይ ደርሰዋል። እነሱ እናወዳድራቸዋለን። እታች ግን እኔ እናንተ ከላፍ ብንፈጥር አይወጅብም፣ አይወጅብም፣ ይወጅባል ምናምን ብንጨቃጨቅ ምንም መላ የለን። ዝም ብሎ ነው የትም ቦታ ላይ ማለት ነው። ለማንኛውም ወዕለሚ እወቂ አየቱሃል ኡክቱል ሙስሊም አንቺ ሙስሊም እህት ሆይ አነ ለዚነ እነዚያ እንኳ አባሑ ለኪ ያበቁልሽ ከሽፈል ወጅህ ፊትሽን መግለጽ ሐላል ነው ያሉሽ ሚነል ዑለማ ከሊቃውንቶች መዓ ቀውልህም ንግግራቸው ከመሆኑ ጋር መርጁሐን ውድቅ ከመሆኑ ጋር ንግግራቸው እና ውድቅ ከመሆኑ ጋር ውድቅ ከመሆኑ ጋር የተረታ ማለት ነው። መርጁህ ማለት ምን ማለት ነው? መርጁህ ማለት ራጅህና መርጁህ ታውቃላችሁ አይደል? ናሲህ፣ መንሱህ፣ ራጅህ፣ መርጁህ ራጅህ ማለት አመዛኝ ተቀባይነት ያለው፣ መርጁህ ማለት ደግሞ የተሸነፈ ንግግር ማለት ነው። በደልል ተሸንፏል። ደልል ኒቃብ ይወጅባል ያሉ ሰዎች ናቸው ያሸነፉት። ከሐዲስም ከቁርአንም ምን አቅዋልል አኢማም የነሱ በጣም ጠንካራ በጣም ጠንካራ ለሰዎች አይደለም የምንወገኝ። ሰዎች ምንም አያገባንም። ፈውዛን ፈውዛን ስለሆነ አይደለም የምንከተለው። እኛ ኡሰይሚንም ኡሰይሚን ስለሆኑ አይደለም የምንከተላቸው። ወላኪን ደሊላቸው የሚያሳምነን ከሆነ እንከተላለን። በጣም ግልጽ ነው። واعلمي وقع ايتها الاخت المسلمه انت مسلم እህት ሆይ አነ الذين እነዚያ አባሁ ለኪ አንቺ አበቁልሽ ከሰል ወጅህ ፊትሽን ልትገልጪ ምን العلماء ከሊቃውንቶች ይበቃልሻል ችግር የለም ያሉሽ مع كون قولهم ንግግራቸው ከመሆኑ ጋር መርጁሃን የተሸነፈና ውድቅ ከመሆኑ ጋር ግን ቀየዱሁ በዚህ ገድበውታል በምን ቢልአምኒ ሚነል ፊትና ከፊትና ሰላም ከሆኑ ኒቃባ ይወጅብም ያሉት እነዛ እንኳን ሀታ ራሱ ከፊትና ሰላም እንኳ ቢሆን ኒቃቡ ይወጅባል። ኒቃቡ ፊትና እንዳይመጣ ነው እንጂ ፊትና ከመጣ በኋላ አይደለም የምንከላከለው። ፊትና እንዳይመጣ መጀመሪያ መጀመሪያ ይወጅባል። መጀመሪያ ፊትና ቢኖርም ባይኖርም ይወጅባል። ሀዛ ሁል ቀውሉ ትክክለኛ ይሄ ነው። ግን ኒቃብ አይወጅብም ያሉት ሰዎች መቼ ነው አይወጅብም ያሉት? በምን ቀይደውታል? በምን መስፈርት ነው ያስቀመጡት? እ ቢማዛ ቀየዱ እንደ አምንን ፊትና ፊትና ሰላም በሆነበት ጊዜ አይወጅብብሽም ብለዋል። ፊትናማ ካለ ኒቃብ ይወጅባል የሚያለው ይወጅባል ብሏል። አይወጅብም ያለው ተደምሮ ይወጅባል ነው የሚለው። እሺ ፊትና ምን ባለ ጊዜ ፊትና በማይታመን ጊዜ ነው አይወጅብም ያሉት እንኳን ነሽኩል አልባል እንደዛው አይወጅብም ብለው ሚስቶቻቸውና ልጆቻቸው ይለብሳሉ። እንደ አምኒል ፊትና ብለው ፈተና አንድ ሰው ከፈተና አንድ ሴት ልጅ ከፈተና ነፃ የምትሆን ከሆነ ሰዎችን ፈተና ላይ የማትጥል ከሆነ ራሷም የማትወድቅ ከሆነ ኒቃብ አይወጅባትም። አለበለዚያ ግን ይወጅብባታል ብለዋል። አይወጅብም የሚሉ ሰዎች እሺ من الذي يأمن الفتنة في هذا الزمن ተግባብተናል ወዕለሚ ወቂ አየቱሃ ልኡኽቱል ሙስሊም አንቺ ሙስሊም እህት ሆይ አነ الذين እነዛ አባሑ ለኪ አበቁልሽ ከሽፈል ወጅ ፊትሽን መግለጽ ትችያለሽ አሉት። ምን ዑለማ ከሊቃውንቶች ሙዕተበር ከሆኑት መዓ ከውኒ ቀውልህም ንግግራቸው ከመሆኑ ጋር መርጅውሐን የተሸነፈ የወደቀ ከመሆኑ ጋር ቀየዱ። እነሱ እንኳ ራሱ መስፈርት አስቀምጠዋል፣ ገድበውታል። በምን ብልአምኒ ሚነል ፊትና ከፊትና ሰላም ከተሆነ አይ ወጅ ኒቃብ ነው ያሉት። ከፊትና ሰላም ከተሆነ ብለው ቀይደውታል፣ ገድበውታል። ወልፊትነቱ ፊትና ደግሞ ገይሩ መእሙና ታማኝ አይደለም ማን ነው ፍትናን የሚያምነው? ኹሱሰን በተለይም በተለይም ሲያገዝ ዘመን እኛ ባለንበት ዘመን በአሁን ዘመን አለዲ ይህ ዘመን ቀለፊሂ ያነሰበት አልዋጂዑ ዲኒ በድን መመለሱ በድን መገሰጡ አንድ ሰው ዲኑ የማይከለክልበት ሰዓት ዲኑን ጥሶ ሰው በሚሄድበት ሰዓት ወልፊትነቱ ፊትና ገይሩ መእሙና ታማኝ አይደለችም። ኹሱሰን በተለይ ሲያገዝ ዘመን በእኛ ዘመን አለዚ ይህ ዘመን ቀለፊሂ ያነሰበት ዘመን አልዋዚዑ ዲኒ ዲናዊ ቀስቃሽ ማለት ነው። ዲኑ ቀስቅሶ ወደ ተቅዋ የሚገፋፋበት ባለቀበትና በቀለለበት ባነሰበት ሰዓት በዚህ ዘመን በዚህ ዘመን ነው ፊትና የሌለው አለ። በጣም በአሁን ሰዓት ፊትና በጣም በዝቷል። الذي قل فيه الوازع الديني ምን ማለት ነው? الوازع الديني የድል ግፊት ማለት ነው። ከኋላ የድል ግፊት፣ የድል ተጽዕኖ፣ የድል ተግሳጽ ምን ባለበት ሰዓት ባነሰበት ሰዓት በዚህ ሰዓት እንዴት እንዴት ፊትና ይታመናል? እንዴት ይታመናል? ሰው ዲኑ አያሽከረከረውም። በአሁን ሰዓት ሰው ወደ ሌላ ነገር ይሄዳል። ወደ ዲኑ ከመሄድ ይልቅ ወደ ዱንያ መሄድን የመረጠው በዚህ ዘመን ሲሪጃል በወንዶችም ወኒሳ በሴቶችም ውስጥ የዲን ግፊት ባነሰበት ሰዓት ወቀለል ሀያ ሀያ በጠፋበት ባነሰበት ሰዓት በጣም ቅልብልብ የወንድም የሴትም ቅልብልብ በበዛበት ሰዓት ሀያ በጠፋበት ሰዓት አንዱ አንዱን ማሰር በቀረበት ሰዓት ፍጥጥ ተባብሎ ነው የሚታየው ሁሉም ወንድማ ፍጥያን እሷማ ፍጣታ በዚህ ሰዓት ነው ፊትና ሰላም የሚሆነው። ልቅም አድርጎ በቃ ጥርስ መቁጠር ብቻ እኮ ነው የቀረው። ከላይ ያለው ጥርሷ ከታች ያለው ጥርሷን ያውቀዋል። የከለይትና የከሌ ጥርስ ያውቃል። እንደዚህ የሆነበት ዘመን ነው ወላሂ ላይ ደቂቅ ምንም አያስቅም። ወላሂ እንደዚህ አይነት ዘመን ውስጥ ነው ያለነው። ይሄ አይ አሁን አልሐምዱሊላህ ሰላም ላይ ያልነው ብንል ራሳችንን መሸወድ ነው፣ ራስን ማታለል እና ያላይ ያለውን ነገር ልቅም አድርገን እናውቃለን። አፍንጫዋ እንዴት እንደሆነ ፊቷ ላይ ያለው ጥቁረት ማዳቱ ምን ምኑ ሳይቀርም ቁጥር ሱብሃንአላህ ስንት አይነት ዘመን ውስጥ ነው ያለነው። ቀለል ሀያ እነሱም ራስ ሀያ ሴት ልጅ አንተ ሊወድቁ ነው የሚደርሱት ወንድ ፊት ለፊት ሲመጡ ያንቀጠቀጣቸዋል። ይፈሩ ነበር ሀያአቸው ሰሐቢያ ሚስቶች ማለት ነው። ከሰው ጋር መቆም አጅነብይ ጋር ያረበል ዓለሚን አንተ ሰዕድ ብን ሙዓዝ ወላሂ ነግሯቸዋል ቀድሞ ለሰሐቢዩ እኔ አንድ ሰው ሚስቴ ጋር ቆሞ እንዳላገኘሁት አልጠይቀውም ካገኘሁት ነው ያለው። ምን አደርገዋለሁ እቀለዋለሁ ነው ያለው። በዚህ አልጠይቀውም። ለምን ቆምክ? ለሀጃ ነው ወይ ምንድን ነው ወይ አልጠይቅም ያለው። ነብዩ አለይሂ ሰላቱ ወሰላም እንዲህ የሱ የሳዕድ ብን ሙዓዝ የሱ ቀናት ገረማችሁ? አና አግየሩ መን እኔ ከሱ የበለጠ ቀናለሁ አሉ ነብዩ አለይሂ ሰላቱ ወሰላም። አላሁ አላህ ደግሞ አግየሩ ሚና ከኛ የበለጠ ይቀናል አላህ በባሪያው ላይ ማንም ዝሙት እንዲሰራ እሷም ሆነች እሱ አላህ በጣም ቀናተኛ ነው። ቀናተኛ ደግሞ ምን እንደሚያደርግ ምን ጥቃት እንደሚያደርስ መጠበቅ አለብን። ያ ማለት ነው። አላህ በጣም ይቀራል። ስብርብር ነው የሚያደርገው እንዳይነሳ አድርጎ። እዚህ ነው ዝሙተኞች መጨረሻቸው የተበላሸ ነው። ህይወታቸው ሁሉ ስብርብሩ ነው የሚወጣው። በጭንቀት ይሞታሉ። አደጋ ነው የሚወጣው። ለዚህ ቀለል ሐያኡ ሐያ ባነሰበት ጊዜ ወከቱረ ፊህ በበዛበት ሰዓት ዱዓቱል ፊትና የፊትና ፈጣሪዎች በበዙበት ሰዓት ማን ነው ከኒቃብ መውጣት ያለበት? ያ አላህ ያ አላህ ኒቃባዮች ብም እንኳን ምንስ የወጅባን በዚህ ሰዓት ለምን አለዚ ቀለ ፊህል ዋዚዑ ዲን የዲን ግፊት ባነሰበት ሰዓት የሱ ተጽዕኖ ሪጃል ወንሳ በወንድም በሴትም ወቀለል ሐያ ሐያ ባነሰበት ሰዓት ወከሱረ ፊህ ዱዓቱል ፊትና የፊትና ፈጣሪዎች በበዙበት ሰዓት ወተሰነነት ኒሳ ሴቶች ሴቶች ባለሙያ በሆኑበት ሰዓት ሴቶች ባለሙያ በሆኑበት ሰዓት በምን በወጥ ስራ አይደለም በዛ አይደለም በወጥ አይደለም ይወድዒ አንዋኢ ዚና የጌጣጌጥን አይነት ኮስሞቲክሱ ምኑ ቅባቱ የጥፍር ቀለሙ በቃ ያለ የሌለ ጌጥ ነው የሚጠቀሙት። ተፈነነት ኒሳ አንዷ ቤት ራሱ የውበት ሳሎን አለ። አንድ ሴት አንድ ክላስ የውበት ሳሎን ይኖራል። ያን ሁሉ ተጠቅማ የት ቢሮ ለባሏ እኮ አይደለም የሱራ አማመ ሃኡላኢል ቢሮይን ማለት ነው። ነው እኮ ይሄ እኮ ነው ያለው ወላሂ ይሄን ያህል ለባሏ አይደለም የምትዋብለት። ለማን የምትዋበው? ተውባ ቢሮ ለመግባት ራሷን ጥሩ አያደርጉትም። እኛ ሴት አይደል እኛ ኒቃቢስቶች ናቸው። ኢንሻአላህ የመጡ ነው አሁን ከጀልባብም ቀጥታ ወደ ኒቃብ መሄድ ይቻላል። አይ ትናንትና የሆነ ነገር ነገር ያስፈልግ እንትን እንዳይመጣ ከአባያ ወደ ጀልባብ ከጀልባብ ወደ ኒቃብ እንደዛ እንዳታስቡ ቀጥታ ከጉርድም ወደ ኒቃብ ከሱሪም ወደ ኒቃብ ካፍታን ወደ ኒቃብ ከጀልባብም ወደ ኒቃብ መሄድ ይቻላል ነው ደግሞ መሆን ያለበት ይቻላል አይደለም ይወጅባል ቀጥታ direct መቀየር ነው radical change በቃ እንደዚህ ነው ከተቀየረ ሰው ልጅ ተቀየረ በቃ ምንድን ነው ሸሪዓው ገብቶኛል በቃ አለቀ ምንም ይምጣ አላህ ወላህ ምንም አያደርስብንም አላህ ይከላከላል ከዲኑ ላይ ምንም ነገር አይጎድልብንም። የፈለግነውን ነገር ከኒቃብ ስር ሆነን እናገኘዋለን። ወላሂ ይገኛል፣ ትዳርም ይገኛል። አንዳንድ ምን አለ እህቶቻችን ቆይ ማንነቴ ከታወቀ ከታየው ከታጨው በኋላ እለብሰዋለሁ ይላሉ። አበደን አበደን አይባልም። ወላሂ ወላሂ ከኒቃብ ስር ሆነሽ ራሱ በር አንኳኩቶ ይመጣል። እሺ ራሱ አንኳኩቶ ይመጣል ኢንሻአላህ። ከኒቃብ ውጭ ሆነሽ የምታገኘውና ኒቃብ ውጭ ሆነሽ ራሱ የምታገኛቸው ሰዎች ይለያያሉ። ከኒቃብ ውጭ ሆነሽ የምታገኘው ወረዳ ላይ ይሆናል። ከኒቃብ ውስጥ ሆነሽ የምታገኘው ደግሞ ማሻአላህ ሱኒ ታገኛለሽ። አብሮ ህይወቱን የሚገፋ ጥሩ ሱኒ ታገኛለሽ። ለኒቃቡ ተዳፈሩት፣ ምንም አይደለም። ወላሂ እናንተን ክብር አይቀንስም፣ ይጨምራል። እከሌ ስለለበሰች እከሌን ማይታ እከሌ ለበሰች። ይሄ ወሬኞች ናቸው። ወሬኞች ወሬ ያልቀባቸውም እነሱ ኤፍኤሞች ናቸው። ታያቸው ያው የነፃ ኤፍኤም ማለት ዝም ብሎ ያለ ያለ ደሞዝም ይሰራል እከሌ ስለለበሰች ብዙ ሴቶች ሲለብሱ አይተው አሁንማ እንደ ባህል አደረጉት። ይሁን ይሁን ምን አስከፈለካል? አሁን ሲከና የፊትና ተቃሪዎች በበዙበት ሰዓት ወተፈነነት ንሳ ሴቶች በተ በተካኑበት ሰዓት በምን ቢወድዒ አንዋ ቢወድዒ በማስቀመጥ አንዋ አይነት አዚና የውበት አይነት እምናቸው ላይ አላውዙ ይህን እፊታቸው ላይ እፊታቸው ላይ አንድ ሺህ አይነት ነገር ይጠቀማሉ። ያ አላህ አይ ይቀነደባሉ፣ ካሮ ይደረጋሉ፣ እ ኮስሞቲክስ ይጠቀማሉ። ምን ልበለ እነሱ ያውቁታል። በቃ ያ ሁሉ ለአንድ ፊት ማለት እኮ ነው ለትንሽ ያህያክ ለማን ነው መዋብ ያለበት? ወተፈነነት ኒሳኡ ቢወድዒ አንዋዕ ዚና በውበት አይነት የውበትን የጌጣጌጥን አይነት ከየት ጠይቀው እንደሚያመጡት ራሱ አታውቅም። ፋብሪካ ተመርቶ ገበያ ላይ ከዋለ ያቋታል። ሰማን እሷን ለመጠቀም ይሯሯጣሉ። ወተፈነነት ኒሳ ሴቶች በተካኑበት ሰዓት ሴቶች በተካኑበት ሰዓት ቢወድዒ በማስቀመጥ አንዋዕ ዚና የጌጣጌጥን አይነት አላውጅህነ እፊታቸው ላይ ሚማ የድዑ የሚጠራ ኢለል ወደ ፊትና የሚጠራ ወደ ፊትና የሚጠራ አፍንጫቸውን ተበስተው እዚህ ላይ ምንም ያደርገዋል ቀበረ ይሄ አንዳንዶች እኮ ይህንን ያወጡታል በዚህ ጆሯቸውን ወደ ውጭ ይሄ እንደዚህ ሰቅሎ ከንፈሩን ተቀብቶ ተቀንድቦ ይህ ሁሉ ቀውጢ ተደርጎ አላመ አላላህ ሐርብ አላ ሱነቲ መሐመድ አለይሂ ሰላቱ ወሰላም ሀደል ሐርብ ሐርበን በሩእሱ ከፍተኛ ጦርነት ነው ይሄ ከአላህ ጋር አላህ ወላህ አንድ ነገር ማመን ያለብን ነገር አለ አላህ አዛኝ ነው ብሎ ራሱ በአዛኝነቱ ብቻ ማመን ክልክል ነው። የአቂዳ ጎደሎ አቂዳ ነው። አላህ አዛኝም ነው። አላህ አመታቱም የከፋ ነው። ጀርባ ነው የሚከብረው። አላህ እንዳንነሳ አድርጎ ነው የሚመታን። ወላሂ ሸዲዱል ሸዲዱል ዒቃብ ነው። ዙንቲቃም ነው የሚለን የበቀል ባለቤት ነው። በቀልም በጣም በቀለኛ ነው። አላህ ይበቀላል። ወላሂ በዚህም ራሱ አቂዳችን በሁለቱም በሁለቱ መካከል እኩል ነው መሄድ ያለብን። ኧረ እቀጣለሁ ፊቴን እያሳዩ ራሷ ሀያ ይኖራል አቀርቅራ ጎንብሳም ትሄድ ያን አይደለም ሰዎችን ፈተና ላይ እንዳትጥል። ስንት አለ የሚያለቅሳለ ወይ እሷን አይቶ አይታወቅም። ወላሂ የሚጠመድ አለ በሸይጣን የታሰረ ይኖራል። እሷን አይቶ እስቲ ነው ተደበቅ ተደበቅ፣ አላህ ይረዳል። እኛ ወላሂ በበርግጥ ላይ